አምስተኛው ራስ ከመቶ ሰማንያ ስምንት እስከ መቶ ሰማንያ ዘጠኝ ድረስ ያለው ገጠረው ይልል ወህተጀ ተከራክሯል አሉ ሞግቷል ተከራክሯል ወህተጀ ተከራክሯል ወይም የመከራከሪያ መረጃውን አቅርቧል ምን አውጀበ ልኺድመተ አገልግሎት መስጠት ይወጅባል ያለ ሰው لأن ይህ ወልመዕሩፉ መዕሩፍ ማለት ይህ ነው ብሏል ዋና هذا هو ዋና ሀዛ ሆ ወህተጀ ተከራክሯል። የመከራከሪያ ነጥብ አምጥቷል። መረጃ ማለት ነው። ሁጃጅ ማቅረብ ማለት ሲከራከሩ መረጃ ማቅረብ ማለት ነው። ወህተጀ መን አውጀበ ልክድመተ አገልግሎቱን ስጡ ይዝባል ያለ ሰው መረጃም ሊአነ ሀዛ ሆ ልማዕሩፍ ማዕሩፍ ማለት ወንድና ሴት አንድ ላይ በሚኖሩበት ሰዓት ቢልማዕሩፍ ይኖሩ አለ። ማዕሩፍ ምንድን ነው? ማዕሩፍ ማለት አገልግሎት መስጠት ማለት ነው። እሷ ለሱ እሱ ለሷ ማለት ነው። ማዕሩፍ መን አውጀበል ኺድመተ አገልግሎት መስጠት ይወጅብባታል ያለ ሰው ይህን መረጃ ቀርቧል። ያን ሀዳ ሆል ማዕሩፍ ማዕሩፉ ይህ ነው። እንደምን ኻጠበሁም አላሁ ስብሓነ አላህ ያናገራቸው ዘንድ ቢከላሚ በሚለው ንግግሩ ፊል ማዕሩፍ ፊል አላህ ፊል ማዕሩፍ ማለት ምን ማለት ነው? ህብረተሰቡ ወይም ደግሞ በሸሪዓው የሚታወቀውን ኸይር ነገር ይዋልላት ትዋልለት ማለት ነው። أوجب الخدمة لأن هذا هو المعروف معروف ማለት ይሄ هو المعروف عندما خاطبهم الله الله አናገራቸው ዘንድ ስብሓነ ራስ የተገባው ጌታ እናንተ እያለ ያናገራቸው ተከልፈተና ድጎ ተናገረ ቢከላሚ በሚለው ቃል ወለሁነ ምስሉ ለዚ ዓለይህነ ቢልማዕሩፍ ይላል ወለሁነ ምስሉ ለዚ ዓለይህነ ቢልማዕሩፍ ይላል ቢልማዕሩፍ ሲል በእነሱ ላይ ለነሱ ምን ማለት ነው? ቢልማዕሩፍ ማለት ቢልማዕሩፍ ማለት ምንድን ነው? ህብረተሰቡ ውስጥ በሚታወቀው ወይንም ደግሞ በሸሪዓችን የሚታወቀውን ነገር እሱ ለሱ ውለታ መዋል አለበት፣ ለሷ እሷ ደግሞ ለሱ ውለታ መዋል በምትችለው ማለት ነው። ቢልማዕሩፍ ይዋዋል። ቢልማዕሩፍ ማዕሩፍ ማለት እሷን በምትችለው እሱን በሚችለው ማለት ነው። በእሷም ላይ ከአቅሟ በላይ የለባትም፣ እሱም ላይ ከአቅሟ ላይ የለበትም። ቢልማዕሩፍ ማለት ህብረተሰቡ ውስጥ ወይንም በእኛ በአቅማችን በሸሪዓ የምንችለው ማለት ነው። የሚቻል በሚታወቀው መልኩ ማለት ያለ መልአው ወሐጀ ተከራክሯል። መን አውጀበ ለኺድማ አገልግሎት መስጠት ይወጅባል ይወጅብባታል፣ በሷም ላይ በሱም ላይ ያለ ሰው የአነ ሀዛ ወል ማዕሩፍ ማዕሩፍ ማለት ይሄ ነው ብሏል። ማዕሩፍ ሲል አላህ የገለጸው ይህንን ነው። እንደመን ኻጠበሁሙላህ አላህ ሲያናገራቸው ሱብሓነ ጥራት የተገባው ጌታችን ቢከላሚህ በንግግሩ ሲያናገራቸው ወአማ ተርኪየቱል መርአት ሴት ልጅ ቅንጦት በቅንጦት መሆኗ ተርኪየቱል መርአ ሴት ልጅ በቅንጦት በቅንጦት ውስጥ መሆኗ ወኺድመቱ ዘውጂ ባል አገልግሎት መስጠቱ ለሃ ለእሷ እሱ አገልግሎት መስጠቱ እሷ ደግሞ በቅንጦት ውስጥ መሆኗ ወአማ ተርኪየቱል መርአ ሴት ልጅ በቅንጦት ውስጥ መሆኗ ወኺድመቱ ዘውጂ ለሃ ባል ደፋ ቀና ማለቱ ማገልገሉ ወከንቱ ባል መጥረቡ ከንት ማለት መጥረግ ማለት ነው። ወጧህ ነው እሱ መስጠቱ፣ ወአጅኑ ማብካቱ፣ ወገሲሉ ማጠቡ ልብስ፣ ወፈርሹ ፍራሽን ማነጣጠቡ አልጋን ምናምን፣ ወቅያሙ ቀጥ ብሎ መቆሙ፣ የክድመትል በይት ቤትን በማገልገል ከሚለል ሙንከር ይህ አስጠያቂ ተግባር በጣም አስጠያቂ ነው። በጣም በጣም አስጠያቂ አያብካ አይደለም አይጋግርም ማለት ቤትም አይጠርግ ማለት አይደለም ግን ከኋላ ስንነሳ ምንድን ነው ያለው? ወአማ ተርፊየቱን መርአት ማገዝ ይቻላል። እሷም ትስራ እሱ ይሄ ሴት ነው ይሄ ወንድ ነው ብለን ለእሷ ኃላፊነቱን መስጠት አይቻልም። ሙሉም በምንችለው ሁሉ መርዳት አለብን፣ መረዳትም አለባቸው። ግን እሷ አልጋ ላይ ብላ ያናምጣው ይህን ሰው ይህን አድርገው በዛ ሲለው ፍጨው ቅዳው ጋግረው ምናምን ነገር ያ እሱ ጥሩ አይደለም። ይሄ ምን ሙንከር ነው ሙንከር ነው። የሙንከር ወአማ ተርፊየት ልመርአ ሴት ልጅ በቅንጦት ውስጥ መሆኗ እቺ ነው ነገሩን የምታበላሸው። ወአማ ተርፊያ ተርፊያ ነው ያበላሸው ቅንጦት ውስጥ መሆኗ እንጂ እርዳታማ ነብዩ ዓለይሂ ሰላቱ ወሰላም ካነ ያዕጅን ያቦኩ ነበር፣ ካነ የትንጭ ቤት ይቆርቡ ነበር ነብዩ ዓለይሂ ሰላቱ ወሰላም ልብሳቸውን ያጥቡ ይሰፉ ነበር። ልብሳቸውን አሮጌ የተቀደደ ልብሳቸውን ምን ያደርጉ ነበር? በመርፌ ይሰፉ ነበር ነብዩ ዓለይሂ ሰላቱ ወሰላም ያጥቡም ነበር፣ ችግር የለም። ወአማ ተርፊት አልመርአ ሴት በቅንጦት ውስጥ መሆኗ፣ ወኺድመቱ ዘውጂ ለሃ ባለሷ ማገልገሉ፣ ወከንሱ ቤት መጥረጉ፣ ወጦሕኑ መስጠቱ፣ ወዓጅኑ ምንድነው ዓጅን መርሳት ማብካቱ፣ ወገሲሉ ምንድነው ገሲል ማጠቡ። ገሲል ሌላ ቦታ ገሲል ማለት ቆሞ ማለት ነው። ሌላ ቦታ ስታገኝ አልገሲሉ ማዕጁል ማለት ቆሞ ማለት ነው። ወከንቱ ማጠብ ወከንቱ መጥረቡ ወጦህኑ መስጠቱ ወአጅሩ ማብካቱ ወገሲሉ ማጠቡ ወፈርሹ ማንጠፉ አልጋ ምናምን ማንጠፉ ወቅያሙ ቀጥ ብሎ መቆሙ መቆሙ ኃላፊነትን መውሰዱ የክድመትን ቤት በቤት አገልግሎት ላይ ብቻ እሷ በቅንጦት ውስጥ ሆና ማለት አዛ ከሚነል ሙንከር ይህ በጣም አስጠያፊ ተግባር ነው። ከዚህ ላይ መፍሁም የምታወጡት ነገር አለ ሰርፊያ ከሌለ እሷም እሱም አንድ ላይ ቢሰሩ እርዳኝ ብትል ባትለውም ዝም ብሎ ቢረዳ ምን ችግር አለ? هذا من الإحسان هذا من السنة لأن النبي صلى الله عليه وسلم قد فعل ነብዩ አድርገውታልና ሱና እሷ እንጦት ውስጥ ስትሆን ነው ውግድ የሚሆነው ሸሪዓው አላለም ሸሪዓው እንዳትካዱ ከሴቶች ጋር የሴቶች ስራ አለ የወንድ ስራ አለ ምናምን ነገር እንደዛ ብሎ አልከፋፈለም አልከፋፈለም አትርዷችሁም አላለም አሁን ቅራአቱ የቀራ ነው ሌላ ነገር እንዳይመስላችሁ በትክክል ተረዱ። አማከር ሴትን መርአ ብለን የተነሳለ እሷ ጥምቀት ውስጥ ሆና እሱ ማገልገሉ ነው የተከለከለ። ያ ነው በትክክል መጥፎ ማለት ነው እንጂ ይሄ መስጠት የሴት ስራ ነው፣ ማብካት የሴት ስራ ነው፣ ቤት መጥረግ የሴት ስራ ነው፣ አልጋ ማንጠፍ የሴት ስራ ነው። እሷ ራሷ ተነስበት አላድርገውም አይቻልም። አንዳንድ ጊዜ ትፈትህና ሱርህና ጠቅ እንትን ተለለ ማለት አካል አላጥም ወላሁ ተዓላ የቁል አላህ እንዲህ ይላል ወለሁነ ለሴቶች አላቸው ሚስሉ ለዚ አለይህነ ወለሁነ ለጥቅም ነው ለነሱ ለነሱ የሚሆን መብት ነው ወለሁነ ለነሱ መብት አላቸው ሚስሉ ለዚ አለይህነ በነሱ ላይ እዳ እንዳለባቸው ቢልማዕሩፍ በታወቀው ማለት ነው ሸሪዓ በሚፈቅደው እንደ አቅማቸው ማለት ነው ቢልማዕሩፍ ማለት ቅድም የጠራ ነው ወለሁነ ለነሱም አላቸው ለእነሱም ይገባቸዋል። ወለሁነ ለነሱም አላቸው ይገባቸዋል። ሚስሉ ለዚ የዛ አምሳያ የምን አምሳያ አለይህነ በእነሱ ላይ ያለባቸው ዕዳ አምሳያ ለእነሱም አላቸው። አንተ እንትን እሷ መጠቀም ያቃርልሽ ወይም ደግሞ እንደ ሰራተኛ አድርጎ ደመወዝተኛ አድርጎ አይደለም የምትጠቀምባት የዘውጀቱ ለሃ አለይከ ከማ አለይሃ ለክ በአንተ ላይ ለሷ አላት በእሷ ላይ ለአንተ እንዳለህ አገልግሎት መስጠት አለብህ አንተ። እሷን በትክክል መካደን አለብህ። ለእሷ ጥሩ ነገር ማድረግ አለብህ። የምትፈልገውን ነገር ማሟላት አለብህ። ማድረግ ያለብህን ሸሪዕ የሚያዝህን ነገር ሁሉ ማድረግ አለብህ። ከዛም ደግሞ እሷ ሸሪዕ የሚያዛትን ነገር ሁሉ ማድረግ አለባት። ግን ይህን ካላደረግ ይህን አላደርግም አይባልም። እንደዚህ አይነት ፉክክሮች ከገባማ ትዳር የሚባል ዓለም የለም ማለት ነው። ይሄ የግዥ ልውጫ የግዥ ወይም ደግሞ ዕዳ የዕዳ ክፍያ ልሆነ ይህን ይህን ይህን ካላደረግክ ይህን ይህን አላደርግልህም አትልም። ይህን ካላደረግክ ይህን አላደርግልህም አይባልም። እንደዚህ አይነት ማዕቀብ አንዱ በሌላው ላይ አይጥልም። መጀመሪያ መምጣትም የለበትም። ወላኪን እንደ ሸሪዓ ስናየው ወለሁነ ለሴቶች አላቸው መድረስ ሚስሉ ለዚህ ያን የመሰለ አለይህነ በእነሱ ላይ ያለባቸውን ዕዳ አምሳያ ለእነሱም አላቸው ማለት ነው። በእነሱ ላይ ዕዳ እንዳለባቸው ሁሉ ለእነሱም ከወንዶች ዕዳ አላቸው። ያስቀበሉት ማለት ነው። ወለሁም መለኮቶች አላቸው መሪ የተመመደ አለህነ በእነሱ ላይ ያለባቸውን ያስቀ ቢልማዕሩፍ ባይሆን በማዕሩፍ በታወቀው ሰውዬ ግድ ቀለራ ማምጣት አለበት ተብሎ ጫና ይደረግበት ምን ከሆነ የማይችል ከሆነ አውቃ ገብታ ከሆነ የማይችል ከሆነ ቢልማዕሩፍ ነው የግድ አለበት የግድ ቤትን ማሟላት አለበት፣ ንብረትን ማሟላት አለበት፣ ቀለም መቻል አለበት፣ ልብስ መቻል አለበት። ቀውጥ አድርጎ ያችን ካላሟላ አላድርገውም የምትል ከሆነ ሌላ ማዕቀብ እየጣለች ነው ማለት እንደዛ መሆን የለበት። አንድ የአብደላህ ብን መስዑድ ያደረገውን ይባላል። አብደላህ ብን መስዑድ ዛሂዱ ሰሐቢይ ማለት ነው። እሱ ዘይነብ ትባላለች እና ነቢዩ ዓለይሂ ሰላቱ ወሰላም ኢተቁ አናር ወለው ቢሽቂ ተምራ የሚል ሐዲስ ተናግረዋል። በትምህርት ተስፋ እንኳ ቢሆን እሳትን ተከላከሉ ብለው ለሴቶች ነብዩ አለይሂ ሰላቱ ሰላም ተናግረዋል። ምን አለች? እንደዚህማ ከሆነ እኔ ጌጤን መስጠት አለብኝ ሶደቃ ጌጤን ሶደቃ መስጠት አለብኝ ለአብደላህ ብሎ ሰላም ለባሏ ማለት ነው። አብደላህ እኔ ይሄ ነገር ጌጤ እንደዚህ ብለዋል ነብዩ አለይሂ ሰላቱ ሰላም ይሄን ጌጥ ሶደቃ ልሰጠው ነው ለመሳት እና እኔ ምስኪን አለው አይደለም ነው ያውን ሰዋለ ባልዮ ማለት አብደላህ አልሰጥህም ማለት ነብዩን ጠይቁ ሐታ አስተፊ ረሱላህ ሰለላሁ ዐለይሂ ወሰለም ነብዩ ጋር ሄደች ነብዩ አለይሂ ሰላቱ ወሰለም አነ ዘይነብ ተጥሉቡ ከረሱላህ ዘይነብ በር ላይ ቁማለች ትፈልገዋለች አጅዛ ማናት ዘይነብ ግቡ በላት ምራአት ብን መስዑድ አብደላህ ብን መስዑድ ይሰራል ምን ሆነች ነው አለ እኔ ባለፈው ሀዲስ ሲናገሩ ሰምቼ ነበር እና አሁን ጌጤን ሶደቃ ሰጠዋለሁ ብዬ ባሌ ለማንም አሰጭም አምጪ እኔ ምስኪን አለሁ አለኝ አዎ ትክክል ሴት ለምን ኢን አንፈቅቲህ ሊገይሪ ለሌላ ድሃ ብትሰጪ ሰደቃ ብቻ ነው የሚሆነው። ወይን አንፈቅቲህ ሊዘውጂ ለባልሽ ብትሰጪ ሁለት ሰደቃ ነው። ወዘውጆቲ ሲላ ነው። ሁለተኛ ደግሞ ሰደቃ ነው። ሁለቱም የሆነ ይችላል። አባት ነብዩ አለይሂ ሰላም ወለሁነ ምስሉ ነቢ አለይህነ ቢልማዕሩፍ ወቃል አላህ እንዲህ ይላል አርጃሉ ወንዶች ቀዋሙነ አሸናፊዎች ናቸው አለኒሳይ በሴቶች ላይ የበላይ ናቸው ይላል አላህ። በሴቶች ላይ የበላይነት አላቸው። የግድ ሙሉ በሙሉ እኩል ይህን ካላደረግ እኔም እንደዚህ መሆን አለብኝ፣ እሷም እንደሆን እሱም እንደሆን፣ ማንኛውም ባል ማንኛውም እንደዛ መሆን የለበትም። አንድ ተሸናፊ መኖር አለበት። ተሸናፊ ደግሞ ማን መሆን አለበት? ሸሪዓ ነው፣ አላህ ነው። ማን ተሸናፊ መሆን አለበት? ሰራችሁ ይሰራል ይላል። አይ ችግር የለውም። ይሄ ቁርአን ፈስሩ ፈሪና አቅቶና ወለሁነ አዝናችነሽ ወለሁነ ለእነሱ አላቸው ምክሩ ለዲ አምሳያ አለይህም በእነሱ ላይ ቁዳ እንዳለባቸው ሁሉ ለነሱ መብት አላቸው በወንዶች ላይ ቢልማዕሩፍ ሸሪዓ በሚፈቅደውና በሚቻለው መልኩ ማለት የማይቻል ዕዳ ግን ማዕቀብ መጣጣል አይቻልም። ወቃል አርጃሉ ወንዶች ቀዋሙነ የበላይ ናቸው አለኒሳኢ በሴቶች ላይ ወንዶች አዛዦች ናቸው አዛዦች ናቸው የበላይ ናቸው የሚመሩት ቤቱን እነሱ ናቸው አሚሮች እሷ ደግሞ ከሱ በታች ያሉትን ደግሞ አሚር ናት በቃ አላህ ነው ምን ያስፈልግ ወንዶችን ቀውይ አድርጎ ሴት በወንድ ስር ነው የምትሆነው ይሄ የግድ ነው የዞልማት ማለት አይደለም እንደፈለገ ይገዛት ማለት አይደለም በፈለገው አቅጣጫ ሲዳት ማለት አይደለም ግን ታዛዥ ነው إذا أمرها بمعروف فلا تأتي أمرها إذا تنجلهم بالله ይህን አስቀምጧልና አሪጃሉ ወንዶች ቀዋሙ ነው የበላይ ናቸው አሸናፊዎች ናቸው አለኒሳይ በሴቶች ላይ የበላይ ናቸው ወኢዛ ለም ተቅዱሙሁ ልመርአ ሴት ልጅ ባሏን ካልሰደበችው በልየኩኑ ከሆነ ኮልሃድን አገልጋይ እሱ ከሆነ ላ ለእሷ የቆመው እሱ ከሆነ ይሄ ለቀዋመ ሷአል ገና ነው አሷናት ማለት ነው ኃላፊው አሷናት ማለት ነው እንደዚህ አይነት እኮ ለጥ ተቃ ተቃ ቀውጥ የሚታደርገዋል ታሸንፈዋል ወይ ቢሊሳን ቀዊ ከፍተኛ በሆነ ምላስ ታሸንፍ ትችላለህ አለ እንደውም بعض بعض القول አለ አረቦች የሚሉት አባባል الفرق بين لسان المرأة والرصاصة أن الأخير حكم ነፍስ ተዋዕደ ተሰጠት ይላል። በሴት ልጅ ምላስና በሚተኮስ ጥይት መካከል ያለው ልዩነት ጥይት አንድ ጊዜ ብቻ ይገላል። አልገባሽ? አልገባሽ? ወኢዛ ለም ተቅዱሙሁ ልመርአ ግን ማናት አሳሊሐቱ ቃኒታቱን ሐፊዛቱን ልልገይብ ቃኒታት ነው ሳሊሐት ትሆን غير الصالحات ነው ይሄንን የምትጠቀመው ምላሷን የምትጠቀመው غير الصالحات وإذا لم تخدمه المرأة ከቁርአን ያው ላይ የምንወስደው ነገር አለ الرجال قوامون على النساء ነው አይደል ወኢዛ ለም ተኽዱም ወል መርአ ሴት ልጅ ካልከዘለች ካላገለገለች በል እንደውም ከሆነ በል እሷ ልጅ እንዳው የኩን ከሆነ ወል ኻዲም አገልጋይ እሱ ከሆነ ለሃ ለሴት ልጅ እሱ ከሆነ አገልጋዩ ይሄ ይህቺ ሴት አልቀዋመቱ አለይህ እሷ ናት ማለት ነው የበላይ የሆነች አኒሳኡ ቀዋሙነ አለርቲጃል እያደረገች ነው ባሰ በድርጊት እዛ ደግሞ መሆን የለበትም ግልጽ ነው አይደል ያ ማለት ምንም ነገር ኺድማ እንደ አስተዋጽኦ እንዳያደርግ ማለት አይደል የሚለውን ሞር እሷ ናት ታዛዥ መሆን ያለባት። በኸይር ይገዛት፣ ይህ ሌላ ትእዛዝ፣ በመልካም ይገዛት፣ ሌላ ትእዛዝ። إلى أن قال فزد يسقطنا لابن القيم فإنما أوجب الله الله يدلجبه سبحانه ራሱ የተገባው ጌታ ነፈቀተሃ ቀለቧን ይወጅባል፣ ወኪስወተሃ ልብሷን መስጠት ይወጅባል ያለው ወመስከነሃ መኖሪያም ቤት ለሷ መስጠት አለባት ያለው አላህ ፊ ሙቃበለት ስቲምታዕህ ሰውየው ስለተጠቀመ ቢሃ በሷ ስለተጠቀመ ነው ወኺድመቲሃ ስለምታገለግለው ነው ወማጀረ ፊህ ልዓደት ልአዝዋጅ በባሎች መካከል በባሎችና በሚስቶች መካከል የተለመደውን ነገር በማግኘት ነው ምን በማግኘት ነው ብላ አንቃል እስከዚህ ድረስ ቀጥለዋል ብኑ አልቀይም ፈኢነማ አውጀበ አላህ አላህ የደነገገው ስብሓነ ጥራት የተገባው ጌታችን ከጉድለት ነሰቀተሃ ቀለቧን ያስወጀበው ወኪስወተሃ ልብሷንም ያስወጀበው በባል ላይ ወመስከነሃ የመኖሪያ ቤቷንም ያስወጀበው አላህ በባሏ ላይ ለምንድን ነው ሲሞቃበለት ሲምታዕ ስለተጠቀመ ነው በሷ ስለረካ ነው አን ሙሐረማት ራሱን ስለቆጠበ እዚህ ነው ሙቃበላ ሙቃበላ ለዛ ክፍያ ነው ስጦታ ነው ሲሞቃበለት ሙቃበላ ምን ማለት ነው ሙቃበላ ማለት ነው ሙቃበላ ማለት ነው። ሰጥቶ መቀበል ማለት ነው ሙቃበላ። استمتاع ስላገኘ ነው ሙቃበለቲ ክፍያ ነው። استمتاعه ቢሃ በሷ ስለተጠቀመ ነው። ብዙ ነገር አን ሙሐረማት ተጠብቋል። ትልቁ ነገር ወኺድመቲሃ ስላገለገለችው ማለት ወማጀረ ወማጀረት ቢሂ እየተከናወነ ያለውን አደትን አዝዋጅ በባሎችና በሚስቶች መካከል እየተከናወነ ያለውን ነገርም ስላገኘ ነው ለዛ ጠፋ ማለት እሺ ምን እየሰራ ኺድማ መደረግ አለበት ወአይበን በተለይም አሁንም በድጋሚ ወአይበን በድጋሚ فإن عقود المطلقة ምንድን ነው የሚለው አጭሩ ምሳሌ አጭሯ መጥፋት ነው ይባል ይሄንን ይሁላችሁ ያንተ ምን አይነት ኪታብ ጥፍ ነው فإن العقود المطلقة فإن العقود السرع المطلقة የተፈታን ሴት የሷ ዕቁድ إنما تنزل على العرف የሚከናወነው የሚካሄደው على العرف በተለምዶ በተለመደው መልኩ ነው። ወደፊት እናያለን ይሄ وأيضا فإن العقود المطلقة የተፈታኝ ሴት ሐቋና ያለው እስራት የሚካሄደው إنما تنزل የሚከናወነው على العرف በተለምዶ ነው። እንደ ችሎታው ነው ማለት ነው። የሙጠለቃ ወደፊት እንቀረዋለን ሙሉ ወልዑርፍ ዑርፍ ማለት በተለምዶ ነው። إن العقود المطلقة እነማ ተንዚሉ አለል ዑርፍ የሚከናወነው እነማ ተንዚሉ የሚከናወነው አለል ዑርፍ በተለምዶ በችሎታው እንደሚችለው ነው ሰውየው። ወልዑርፍ ዑርፍ ደግሞ ኺድመቱል መርአ ሴት ልጅ ቀጥ ብላ መቆሟ ወቅያሙሃ ኺድመቱል መርአ ሴት ልጅ ማገልገሏ ነው። ወቅያሙሃ ቀጥ ብላ መቆሟ ነው። ቢመሳሊሒል በቤት ውስጥ ጥቅም አዳክላ በቤት ውስጥ ማለት አልበይት አዳክላ በቤት ውስጥ ባለ ነገር በሚጠቅም ነገር ቀጥ ብላ መቆሟ ይሄ ነው እንትን ዕቁደል ሙጥለቃ ወይም ዕቁደል ሙጥለቃ የምንለው ነገር አለ የሚከናወን ዕቁደል ሙጥለቃ የምንለው በባልና በሚስት መካከል የሚሰራ ስራ አለ። በቃ ዝም ብሎ የሚሰራ ነገር አለ። በባል አንዳንድ አካባቢ ስንሄድ ሚስት የምትካድምበት ቦታ አለ። ሌላ ቦታ ስንሄድ ደግሞ ባል በጣም እንካድምበታለች። ባልጋ ላይ ተቀምጣ ብዙ ነገር አለ። ዑርፍ አለ። ባይሆን ዑርፉ በምን ሚዛን ዑርፉ ዑርፉ መውጣት ያለበት በሸሪዓ ሚዛን በሸሪዓ ሚዛን ስንመለከተው እንደ ዑርፉ ነው የምናየው። እርሱ ማለት ተለምዶ ባህል ማለት ነው። እንደ ካልቸሩ ማለት ነው። ግን ካልቸራችን የምንመዝነው በእኛ በተፈጥሯዊ ወይንም ደግሞ በአካባቢያችን ካልቸር ሳይሆን ሸሪዓው ይህን ነገር ይደግፈዋለን። አርጃሉ ቀዋሙን አለው ጋር የሚጋጭ ከሆነ እንተዋለን። እርሳችን ደግሞ ዕቁደል ሙጥለቃ ወይም ሙጠለቃ እነማ ተንዚሉ የምትከናወነው አለል ዑርፍ በተለምዶ በተለምዶ ነው የሚከናወነው። ማንኛውም እስራት ወይንም ማንኛውም ድርጊት ኃላፊነት የሚወሰነው እነማ ተንዚሉ የሚወሰነው አለል ዑርፍ እንደ ተለምዶ ነው የሚታየው። ወልዑርፉ በተለምዶ ደግሞ ስናውቅ የምናውቀው እኛ የምናውቀው በተለምዷችን ራሱ ሸሪዓም ደግፎት ነው ያለው። ወልዑርፉ ተለምዶ ደግሞ ከልመቱል መዓሲ ልጅ ማገልገል ነው። ወቂያሙሃ ቀጥ ብላ መቆሟ ነው የምናውቀው ይሄን ነው። ቢመሳልህ ልበይት አዳኸላ እቤት ውስጥ ባለ ነገር እንቅስቃሴ የምታደርገው እሷ ዑርፉ ይሄ ነው፣ ከአረቡም በአጀብም በየትኛውም ሀገር ብንሄድ ይሄ ምዕራባውያን አዲስ ነገር አመጡ እንጂ እሷንም እሱንም ቢሮ አዋሉት ቤት ውስጥ ያለን ነገር ደግሞ እሱን እሷ ሚስሩ ነው ምንድን ይባላል? እሱን ጠብሳ ታቀርባለች፣ እሷም ጠብሳ ታቀርባለች። ማሻአላህ ጥሩ ነው። ሸሪዓችንም እኮ ይሄን ይደግፈዋል። ግን ማነው ሞር ታዛዥነት ያለበት? عرف ኡን ስናይ በሸሪዓውም ተለምዶን ስናይ በኑሯችንም በተፈጥሯችንም በአካባቢያችንም ስናይ ማነው ቤት ውስጥ ያለውን ስራ መሸፈን ያለበት? ሴት ልጅ ናት። ሴት ልጅ ናት more መሸፈን ያለባት። በሰሃባም ዘመን ሴት ልጅ ናት። ይረዳሉ ነው እንጂ ነብዩ ባህላቸው ማለት አይደለም። ካንን ነብዩ ሰለላሁ ዐለይሂ ወሰለም ከዛው ከዛ ወከዛ ያደርጉ ነበር፣ ይረዱ ነበር ማለት ነው። እርዳታ ያደርጉ ነበር ማለት ነው። ይሄ ነው እነማ ተንዝሉ አለ ልዑርፍ ማለት ነው። ወልዑርፉ ኸድመት ልመርአ ሴት ልጅ ማገልገሏ ነው። ደግሞ በተለምዶ ወቅያሟ ቀጥላ መቆሟ በመሳለሕ ልቤት በቤት ውስጥ ስራ ዳኸላ ቤት ውስጥ ያለ ስራ ወቃል እንዲህ ይላሉ። እብን ልቀይ ቀጥለዋል። ላይሲሑ ላይሲሑ አይቻልም። አተፍሪቁ ነጣጥሎ ማየት አይቻልም። በይነ ሸሪፈትን ብቅና ያላት ሴትና ወደ ኒአትን ተራ ሴት ብሎ መለያየት አይባል። ጠቅላይ ሚኒስተር ትሁን እሷ የሀገሪቷ ጠቅላይ ሚኒስተር ናት፣ ባሏ ደግሞ ተራ ሰው ወይ ነጋዴ ሊሆን ይችላል አይደል? መታዘዝ አለባት። ለባሏ ግን ምንድን ናት? እሱ ነው የእሷ ጠቅላይ ሚኒስተር። ይህን እናውቃለን አይደል? ወለው ካነት ሂየ ረኢሰቱ አደውላ የሀገሪቱ ርዕሰ ወዘራ ብትሆንም ጠቅላይ ሚኒስትር ብትሆንም እሷ የእሷ ግን ጠቅላይ ሚኒስትር ማን ነው? ወዘውጁ ሀለል ሐቂቃ ፊ ሸሪዓ ማለት ነው። የድርጅት አዛዥ መሆን አለበት። ስልጣን ያላትና የሌላት እኩል አይደለም ብለን መለያየት አይቻልም። ላይስሑ አይቻልም። አተፍሪቁ ነጣጥሎ ማየት አይቻልም። በይነ ሸሪፈትን ንቅና ያላት ሴት ወደ ሚአትን ተራ ሴት ተብሎ አይቻልም። ሁለቱም ለባሎቻችን ታዛዥ ናቸው። ሸሪዑ ይቀጣል። ሁለቱም እኩል እኩል ይቺ ተራ ሴት ስለሆነች ማገልገል አለባት። ኦ ያቺ ባለ ስልጣን ስለሆነች ደግሞ እሷ ላይ መዳፈር ጥሩ አይደለም አይባልም። ሁለቱም ነው የሚመለከተው ትእዛዝ። ላይስሑ ተፍሪቁ መለያየት አይቻልም። በይነ ሸሪፈቲን ልቅና ያላት ሴትና ወደኒአ ተራ ሴት ብሎ መለያየት አይቻልም። ሁለቱም አገልጋይ መሆን አለባቸው ለትዳራቸው። ወፈቂረቲን ድሃ ሴትና ወገንያ ሀብታም ሴት ተብሎ አይታይም። ሀብታም ናት በእሷ ንብረት ሊኖር ይችላል አይደል? ማዘዝ አለ። አሪጃሉ ቀዋሙን ያፈራል ሀብታም አላህ ወፈቂረቲን ዋናው አላ ወፈጢረትን ደሃ ሴትና ወገንየትን ሀብታም ሴት ተብሎም ልዩነት የለም። በማገልገል በኩል ሁለቱም እኩል ናቸው። ሁለቱንም መለየት አይቻልም። ፈሃዲህ ፈሃዲህ አያቲስ ይላል ፈሃዲህ አሽረፉ ኒሳኢል ዓለሚን ከዓለም ሴቶች ሁሉ ገናና የሆነችው አያት ልቅና ያላት ሴት አያ ያኒ ፋጡማ ረዲየላሁ ፋጡማን ማለት ነው ያሳየው መስሎኝ فهذه آتيتي أشرف نساء العالمين ከዓለም ሴቶች ሁሉ ግንባር ቀደም የሆነችው ገናናዋ ሴት ያኒ ፋጢማ ረዲየላሁ ዐንሃ ካነት ነበር ተቅድሞ ታገለግል ነበር ዘውጅሃ ለባባ ታገለግል ነበር ወጀአትሁ ሰለላሁ ዐለይሂ ወሰለም ነብዩ ዘንድ መጣች አንድ ቀን ተሽኩ ኢለይህ ውኡተዋን ልታቀርብ ወደ ነብዩ ምን ልትል አልኺድማ በኺድማ የደረሰባትን ነገር አገልግሎት የሚሰጠኝ ባሪያ ነብዩ ጋር ባሪያ ሊኖር ይችላልና ትርፍ ባሪያ ካለ ያ ረሱላህ በጣም ተንገላታሁኝ ደከመኝ አለች። እስቲ ስጡኝ አለቻቸው ነቢዩን ዓለይሂ ሰላቱ ወሰላም ፈቱ ካነት ነበረች ፋጡማ ተኽድሙ ዘውጅሃ ባሏን ታገለግል ነበር። ወጃአትሁ መጣች አንድ ቀን ሰለላሁ ዐለይሂ ወሰለም ነብዩ ጋር መጣች ፋጡማ ማለት ከሱ ይለይ ለነብዩ ዐለይሂ ሰላቱ ወሰለም ወቀሳ ልታቀርብ አልያ አንገላታኝ ብላ ሳይሆን ስራ በዛብኝ ይበላል እሱ ነገር ለነብዩ መጣ ኢለይሂ አልኺድማ በምትሰጠው አገልግሎት ላይ የደረሰባትን ድክመት ለመናገር ለነብዩ ቀርነ ፈለም ፈለም ይሽቲሃ ነብዩ አለይሂ ሰላቱ ወሰላም ወቀቷን አልተቀበሉም። ምን ባሪያ ስጡኝ ስትላቸው ከዚህ የተሻለ ልንገርሽ አሏት ነብዩ አለይሂ ሰላቱ ወሰላም። እሺ ማታ ስትተኝ ሰላሳ ሱብሃንአላህ፣ ሰላሳ ሶስት አልሐምዱሊላህ፣ ሰላሳ አራት አላሁ አክበር ይሄ በቃሻ ድክመትሽን ያስወግድልሻል አሏት ነብዩ አለይሂ ሰላቱ ወሰላም። ቀን ስትነሳ ትውላለች ማታ ይሄንን ትላለች፣ ንቁ ትሆኑ ለቤትም ተነሳችሁ ለችከላም ይጠቅማል። ማታ ሲተኙ ስንት ጊዜ ሱብሃንአላህ ነው። ነብዩ አለይሂ ሰላቱ ወሰላም ሰውነታችን በጣም የአእምሮ ድክመትን ራሱ ያስፈልጋል። ከስጋ ድክመት የአእምሮ ድክመት ነው ሞተን እንድንነሳ ሞተን እንድንነሳ የሚያደርገን የአእምሮ መድከም ነው። ለዛ ራሱ መድኃኒት ስንተኛ 33 سبحان الله 33 الحمد لله 34 الله أكبر ነብዩ ለፋጡማ የመከሯት ምክር አለይ برواية ቡኻሪ አቢ ዳውድ የተናገሩት ነገር አለ ጀዛኪላሁም የቢንተ ረሱልላህ አንቺ የረሱሉ ልጅ ሆይ ጀዛሽን አላህ ከልሽ እኔ ጀዛሽን አልፈቀድኩትም ልብስሽም በጭስ ጠቁሯል አይንሽም እንዳንብቷል በጭስ አውቃለሁ ለኔ ብለሽ ብዙ ነገር እንዳገለገልሽ ጀዛሽን አላህ ይክፈልሽ ብሎ የተናገረው ቀውል አለ አለ አቡ ዳውድ <clears throat> ስለዚህ ማገልገል አለባችሁ ምንም አትሰልቹ ለማለት ለሴቶች ምክር ነው ነብዩ አለይሂ ሰላቱ ወሰላም ይህንን የተናገሩትና ታቁማኒ መከሩ ካነ ሙዘውጃ ወጃአቱ ተሽኩ ኢለይ ተሽኩ ኢለይ ማለት ነው አስማዕ ቢንት አቢ በክር የአይሻ ታላቅ እህት ማለት ነው ምን ትላለች መሰለህ تزوجت ዙበይር ዙበይርን አገባሁት አለች ወለይሰ ዒንደሁ ኢላ ፈረሱ ዋሒድ አንድ ፈረስ ብቻ ነው ሌላ ምንም አልነበረውም دنيا ላይ ቃዶን ኩንቱ አክሱሙ እኻድመው ነበረ ወኩንቱ አዕድል አቦካ ነበር ወላኪን ምን ልዓጅብ ላኡሕሲኑ ልኹብዝ መጋገር አልችልም ነበር መጋገር አልችልም የሴቶች ሙያ አልነበረኝ ምን አደርጋለሁ ሙያዬን እንዳያውቅብኝ ብዬ የጎረቤት ሴትን አንሳሮችን እጠራቸው ነበር ምስጢሬን ደብቀውልኛል ኒዕመት ጅራኑ አልአንሳር የአንሳሮች ጉርብትና በጣም ደስ ይላል ልክ አሳፍረው እጀ ስራ ይሰሩና ያንን ራሴ እንደሰራሁ ሀዲያ አቀርብለታለሁ ፍቅሩ እንዳይቀንስ ብዬ ሙያ ስላልነበረ ኩንቱ አክድሙ ሀከዛ እንደዚህ ሀድሙ ነበር ወኩንቱ አአልፉ ፈረሰሁ ፈረሱን ሀድምለት ነበር እሱ ይቅርና አለ ወላሂ ኩንቱ አዝሀቡ ኢላ አርድን ለና የሆነ መሬት ነበረን እርሻ አለች ግጠሩ እዛ ሄዳለሁ አለ በራሴ ምን ይዤ እመጣለሁ ለፈረሱ ቀለቢ የሚሆን አላረቅ ይዤ እመጣለሁ አለች። አስማ ቢንት ዋዚ ዘከት أخت አኢሻ ረዲየላሁ ዐንሃ ካነ የኩ ቡዕዱሁ የምሄደው ርቀት ሱሉሰ ፈርሰህ የአንድ ፈርሰህ አንድ ሶስተኛ ይሆናል ትላለች። አንድ ፈርሰህ 48 ኪሎ ሜትር ምን ያክል ማለት ነው? ስንት ኪሎ ሜትር በግሯ ትሄዳለች? 16 ኪሎ ሜትር 16 ኪሎ ሜትር ትሄዳለች። 16 ኪሎ ሜትር ትመለሳለች። 32 ኪሎ ሜትር ትሄዳለች ማለት ነው። من أجل عرش دابتي زبير بن العوام هكذا صحابة ወንዶች መካደም አለባቸው። በጣም መካደም የሴቶች ብቻ አይደለም ማወጅ አለበት። ወንዶችም ላይ አለ። የእነሱን ደስታ የእነሱን አእምሮ መጠበቅ፣ ደስታቸውን መጠበቅ፣ ስሜታቸውን መስማት፣ ንግግራቸውን፣ ሀሳባቸውን መቀበል። አምባገነን መሆን የለብንም። የበላይነት ማወጅ የለብንም። የሁለት አቬሬጅ የሆነ ኑሮ ጠባይ ነው መኖር ያለብን። እኛ አሸናፊ፣ እኛው ገናና፣ እኛው አዛዥ፣ እኛው ፈላጭ፣ እኛው ቆራጭ ከሆን ይህ ጥሩ አይደለም። ነብዩ አለይሂ ሰላቱ ወሰላም ሴቶች እናንተ በእናንተ ሰው ሲኖሩ የአደራ ባሮች እንጂ የመጠቀሚያ ባሮች አይደሉም፣ የግድ ባሮች አይደሉም ብለዋል። አደራ የአላህን ባሮች ጠብቃችሁ ያዙ ነው ያሉት ነብዩ አለይሂ ሰላቱ ወሰላም። ሀታ ሸ ኹጥበቲ አለማዕሩፍ የታወቀ ኹጥባቸው ነብዩ عليه الصلاة والسلام የፈጸሙት ኹጥባ አለ። እስተውሱ ቢልኒሳኢ ኸይራ ስለ ሴቶች መልካም ነገር ተወያዩ ብለዋል ነብዩ عليه الصلاة والسلام። ጥሩ ውለታ ዋሉላቸው ነው إذا رأت المرأة አንድ ሴት ልጅ ካየች ምን ዘውጅሃ ከባሏ አደመ ረግበትን ሲሃ አለመከጀር إذا رأت المرأة ሴት ልጅ ስትመለከት ምን ዘውጅሃ ከባሏ ካየች ምን አደመ ረግበትን ሲሃ እንደማይከጅላት ካወቀች وهي እሷ ደግሞ ترغب البقاء معه ከሱ ጋር መኖር ትፈልጋለች። فكيف تعالج الموقف ይህን አቋም እንዴት ህክምና ትስጠው? فكيف تعالج እንዴት አድርጋ ህክምና ትስጠው? መፍትሄ ታምጣ። الموقف ለዚህ አቋም ማለት ነው ለዚህ ክስተት እንመለከተዋለን። إذا رأت المرأة አንድ ሴት ልጅ ካየች من زوجها ከባሏ عدم رغبة فيها عدم ማለት negative ነው። عدم رغبة فيها አለመፈለጉን ስታውቅ ይሄ እሷ ደግሞ ترغب معه ترغب بقاء መቆየትን መኖርን ትፈልጋለች። معه ከሱ ጋር فكيف እንዴት تعالج ህክምና መፍትሄት الموقف ይህንን ክስተት يقول الله تعالى አላህ እንዲህ ይላል በቁርአን وإن امرأة አንድ ሴት خافت ብትፈራ من بعلها ከባሏ ብትፈራ ንፉዘን አመፅን ከፈራች አው ኢዕራضን ወይ ጀርባ ይሰጠኛል ካለች ፈላ ጁናሃ ችግር የለም አለይህማ በሁለቱም ላይ ችግር አይኖርባቸው አዩስሊሃ ሊያስተካክሉ ችግር የለም በይነሁማ በመካከላቸው ሱልሐን ማስተካከያ ሊያካሂዱ ይችላሉ ወስልሑ ማስተካከያ ማድረግ ደግሞ ኸይሩን የተሻለ ነው ሚነል ፊራቄ أمن لا يفهم القرآن لا يجد معنى عند السالمين وإن امرأة عندك خافت بالفرح من بعلها من مالك له بعل مالك أي يعني من زوجها كبالوا بالفرح من بالفرح نفوذا من أنا عملت من أنا عملت الدنيا البلا بالفرح أو إعراضا ويجر بيت إن بلا بالفرح فلا جنة لك عليهما بظالم دم السنة لا لك عليهما لهم السنة من مالك هنا عليها بهم بس وعليهم አለይኒ በሱ ላይ ነው። አለይና በባልና በሚስት ላይ ችግር የለም። ምን ችግር የለም። አዩስሊሓ ቢያስተካክሉ በይነሁማ በመካከላቸው እርቅ ቢያደርጉ ሱልሐን ማስተካከያ እንዳደርጉ ይችላሉ። ወሱልሑ ማስተካከያ ማድረጉ ደግሞ ኸይሩን የተሻለ ነው። ምን ልፍራቅ ከመለያ አያ አለች ተፈስራለች። በሰውዳ ቢንት ዘምዓ ዘውጀት ነብዩ ሰለላሁ ዐለይሂ ወሰለም በነብዩ ሚስት በሰውዳ ተፈስሯልና እሷ ታለ ቃለ አልሐፊዝ ኢብኑ ከሲር ሐፊዝ ኢብኑ ከሲር እንዲህ ይላሉ ይችን አያት ይፈጥሯል። ኢዛ ካፈት መርአ ሴት ልጅ ከፈራች የቁርአን ትርጉሙ ሙሉን አለ አረብያው ራሱ ወርድ ኢዛ ካፈት መርአ አንድ ሴት ልጅ ከፈራች ምን ዘውጅሃ ከባሏ አየም ቁርአንሃ ከሷ መሸሽን ንሹዝ ያልነውን አየም ቁረ ብለው ፈክሩታል። ኢዛ ካፈት መርአቱ ምን ዘውጅሃ ባዕላሃ ያለውን ፈክቶታል። ወስደውት ካፈት መርአ አንድ ሴት ልጅ ከፈራች ምን ዘውጅሃ ከባሏ አየም ቁርአንሃ ይሸሻል ብላ ከኔ በረድጋ ሊሸሻ ቤት ሆኛል ይጠላኛል ብላ ወይ ይዕሪቡ አነፋ ወይ ጀርባውን ይሰጠኛል ካለች ይህን ከፈራች ሰላማ ትችላለች ትችላለች ትችላለች ማለት አይፈቀድም ይፈቀዳል ምን ባለው ዙሪያ አይደለም ይሄ እውነታ ነገር ነው ትችላለች ምን ትችላለች አንተ ሲጡ አንሁ ከሱ ላይ ውድቅ ልታደርግለት ትችላለች ምኗ ሐቅሃ ያላትን መድር አው ባዕዶ ወይ ለከፊል ትችላለ ችግር የለም እንደኔ ቀለም ማውጣት ፈልስፎህና አጥቶ ከሆነ ለኔ ወጪ ማድረግ አጥፎ ከሆነ ይሄ አስቸግሮ ከሆነ ችግር የለም ችግር የለም እኔ ራሴን እችላለሁ። ወይንም ደግሞ ከፊሉን ትችላለሁ ማለት ትችላለህ። አዎ ትችላለህ። እሷማ ትችላለህ። እሷ ወጪ ነው ያለባት። እሷ ላይ አይደለም ወንጀል የሚመጣው። እሱ መቀበል ይችላል። ይሄ ማስተካከያ ችግር የለም። እሱ ቢቀበል ዞለማት በደላት አይባልም። ለምን ሳይችል ቀርቶ ከሆነ መውጫ መግቢያ አጥቶ ከሆነ ፈርቶ ከሆነ አልገባችሁም? አልገባችሁም? አው የዕሪዱ አንሃ ወይ ደግሞ ጀርባውን ይሰጠኛል ብላ ከፈራች ፈለሃ ይበቃላታል። አንተ ስጤቱ አንሁ ከሱ ውድቅ ልታደርግለት አጣሃ መቤቷን ውድቅ ልታደርግለት ሙሉ በሙሉ አው ባዕضሁ ወይ ከፊል መቤቷን ውድቅ ልታደርግለት። ለምሳሌ ምንን ይመስል ከፊል ሐቋን ወይ ሙሉ ሐቋን ልትፈልግ ምን ነፈፋ ቀለብን ይመስል በቃ አልጠይቅም ዝም ብለን አው ኪስዋ ወይ ልብስን ይመስል አልጠይቅም ይሄ ደግሞ የተወሰነ ልብስ ትገዛለች። በወር በወር የምታስገዛው በስድስት ወር ወይም በሁለት ወር የምታስገዛው ከሆነ በቃ ትሰራለች፣ ችግር የለም። ወይ ከፊሉን አድር አው መቤቴን ወይ በአዳርን ይመስል በማደርን ይመስል ሁለት ሶስት ሚስት ካለ ለአንዷ ሶስት ቀን ለሌላዋ ሶስት ቀን ሶስት ቀን አከፋፍላችሁ ከሆነ በቃ የኔን እኔ ጋር አንድ ቀን ብታደር ሌሎቹን ሁለት ቀን ደግሞ ለሌሎቹ አከፋፍላችሁ ወይ ከተለይታ ጋር ችግር የለም። እንደዚህ ብለን መታረቅ ይቻላል ማለት ተናዙል አድርጎ መታረቅ ማለት ነው። የሰራችው ማናት? እሷ ናት እሱ እሷ ናት የሰራችው። ከሰራች እሷ ደግሞ እሱን ከፈለገችው ያለው የምትፈልገው ነገር ሊኖር ይችላል ከሱ እዛ ብላ ያለውን ሐቋን ሙሉ በሙሉም ትታም ይሁን በከፊሉም ትታለት ይሁን ሊኖር ይችላል። ችግር የለም። ማስተካከያ ማድረግ من نفقة በቀለብም አው ኪስወቲን በልብስም أو مبيت ወይ በማደርም በቀን ቁጥር አው ገይሪ ዳሊክ ሌላም ሌላ ምን ሑቁቂሃ አለይ ምን ሑቁቂሃ መብቷን عليه በሱ ላይ ያላትን መብት ትታለት መኖርና ማስተካከል ይቻላል። ውርደትም አይደለም ይሄ። ለምን የምትፈልገው ነገር ግብ አላማ ካላት ምንም አይደለም፣ ምንም አይገርም። የአጋጣሚ ችግር ሆኖ ሊሆን ይችላል። እሱ ያልፈለገው በቃ እንለያይ የሆነ ችግር ተፈጥሮበት ሊሆን ይችላል። ያንን ነገር ለመሸፈን ሻፈት የምትፈልገው ነገር ካለ ማድረግ ያለባትን ነገር ማድረግ አለባት። ያ ማለት ነው እንጂ በሷ ላይ ጫና ማብዛት ማለት አይደለም። እንደዛ እንዳትፈረዱ፣ እንደዛ እንዳትፈረዱ ወለሁ ለሱ አለ አየቅበለ ዛሊክ ለሱም ደግሞ ሊቀበል ይበቃለታል። ምንሃ ከሷ ትችላለሁ አብረን እንኖር ካለች እሺ በቃ ችግር የለም እኔም እሷ አቅፎኝ ነበረ ችላ ችላ ነው ብሎ መኖር አንድ ላይ መኖር ይችላል። እሱ መቀበል ይችላል። ፈላ ሐረጀ ችግር የለም አለይሃ በሷ ላይ ወንጀል የለም። ፊ በድሊሃ በመስጠቷ ውርደትም የለባትም ወንጀልም የለባትም። ዛሊክ ፊ በድሊሃ በመስጠቷ ማለት በድል ማለት መስጠት ማለት ፊ በድሊሃ ዛሊክ ይህን ሐቋን መስጠቷ ወላ ሐረጀ አለይ በሱም ላይ ችግር የለበትም ቢቀቡልህ በመቀበሉ ሚንሃ ከፍ እሱም ከሷ በመቀበሉ ችግር የለበትም፣ እሷም በመስጠቷ ችግር የለም። ወሊሃዛ ቃል አላህ እንዲህ ብሏል መጨረሻ ላይ ፈላ ጁናሃ በሁለቱም ላይ ችግር የለም፣ ወቀሳም ከሰሳም የለም። አዩስሊሃ ቢያስተካክሉ በይነሁማ በመካከላቸው ያለን ችግር ሱልሐን ማስተካከያ ቢያደርጉ ወሱልሑ ማስተካከያ መስጠታቸው ኸይርም የተሻለ ነው። ቀልብ ካልሰጠኝ ፍታኝ ከማለት ይልቃል። የሚመጣ መከራ ስላለ አይ ኸይሩን የተሻለ ነው ሚነል ፍራቅ ከመነጣጠርና ከመለያየት ثم ذكر ከዛ እብኑ እንትና እብኑ ከሲር ይችን አያ በማስመልከት አንድ ቅሳ ተናግረዋል ثم ذكر قصة سودا بنت زمعة የሰውዳ ቢንት ዘምዓን ታሪክ ተናግሯል ሰውዳ ቢንት ዘምዓ ረዲየላሁ ዐንሃ አላህ ይውደድላትና ወአነሃ ይህች ሴት ለማ ከቢረ ትልቅ ሴት በሆነች ጊዜ ትልቅ ሴት አዛውንት በሆነች ጊዜ ለማ ከቢረ ትልቅ ሴት ስትሆን ወአዘነ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩም ሲቆርጡ ጊዜ አላፊራቂሃ ለመለየት ከሷ በቃ ትልቅ ሴት ከሆንሽ እንለያይና እንኑር አሏት። እሷማ ጥሩ ነው። የሰሃባ በደል አይደለም፣ በደል አይደለም። አቀረቡላት ነብዩ አለይሂ ሰላቱ ወሰላም። መንገድ ላይ ጠበቀችና ያ ረሱላላህ እለዚ ኸለቀ ሰማአ ወልአርድ መሬትና ሰማይን በፈጠረ ጌታ እርስዎን በላከው ጌታ ይሁንብዎት እኔ ምንም ነገር አልፈልግም፣ በሱ ቁጥጥር ስር ብቻ እኔ ዲኒን በትክክል መከታተል ነው የምፈልገው በቃ በተወቁት ቁጥጥር ስር ሲሆን ለሁን ችግር የለም። የኔን ተራ ሶስት ቀን ወይ አንድ ቀን የሚደርሰኝ ከሆነ ለአይሻ አድርጉታለች። ለአይሻ ሰጠች። ነብዩ አለይሂ ሰላቱ ወሰላም አይሻ ላይ በጣም ትኩረት ነበራቸው። ወአዘመ ረሱላህ ሰለላሁ ዐለይሂ ወሰለም ነብዩ ቆርጠው በተነሱ ጊዜ አላፊራፊሃ ከሷ መለየቱን ወስነው ሲነሱ ጊዜ አዘመ ማለት ምንድን ነው? ቆረጠ ወሰነ ማለት ነው። ነብዩ በወሰኑ ጊዜ ሷላሐቱሁ ሰውዳ ታረቀቻቸው። አላ አዩም ሲክሃ በሳቸው ቁጥጥር ስር እንዲይዟት ወተትሩከ እንድትተው የውመሃ ቀኗን ሊአኢሻ ለአኢሻ አሳልፋ እንድትሰጥ ፈቀቢለ ዛሊከ ምንሃ ነቢይም ተቀበሉ። በደልን ጫና አደረጉ ማለት አይደለም። ጫና አደረጉ ማለት አይደለም። ወዓዘመ ረሱላህ ሰለላሁ ዐለይሂ ወሰለም አላ መለየት ሲፈልጉ ሷላሐትን ታረቀቻቸው አላአዩን ሲካ አስተካከሉት ማስተካከያ ያደረጉ ማለት ነው። ሷላቱ ማስተካከያ ያደረጉ አላአዩን ሲካ ምን ማለት ነው? አላአዩን ሲካ እንዲህ ይዟት ማለት ነው። በቁጥጥራችን ምን እንዳደርጓት በእሳቸው ክንፍ ስር እንድትኖር ማለት ነው። በእሳቸው ስር እንድትቆይ ወተትሩከ እሷ በእሳቸው ስር እንድትቆይ አላየም ሲታ ወተትሩከ የውመሃ ቀኗን ደግሞ እንድትተው ለማን እንድትሰጥ ለአኢሻ ለአኢሻ እንድትሰጥ ማለት ነው። ለአኢሻ ሲጣል የሚናለው ህፃናት ለአይሻ ሰጥቼ በቃ የኔን ተራ ለአይሻ ሰጥቻለሁ። የኔ ተራ በሚደርስ ሰዓት አይሻ ጋር ደሩ ችግር የለም ማለት ነው። ለምን ትልቅ ሴት ሆናለች። ከወንድም የምትጠብቀው የምትፈልገው ነገር የለም። ስሜት የሚያስቸግራት ነገር የለም። ምንም የሚያስቸግራት ነገር የለም። ነብዩ ታሳባ ስለዚህ ነው። የሆነ ችግር ቢደርስባት ኖሮ ነብዩ ሜዳ ላይ ነብዩ ባህል አስተማማለት ነብዩ እንደዚህም አላስተማሩ ትልቅ ሴት ናት፣ አዛውንት ሆናለች። ስለዚህ ምንም ከወንድ የምትጠብቀው የምትፈልገው ነገር የለም። ለአስተዳደር ነብዩ አለይሂ ሰላቱ ወሰላም ምን ናቸው? ነብይ ናቸው። ሁሉም አባት ናቸው። ለሷም እንዳባት ነው ያገለግሏታል። ችግር የለም። ብትወጣም እንኳ ትወድቃለች ማለት አይደለም። ላ አበደን አብረዋት አድሩ ማለት ነው እንጂ እሷ የፈለገችው ኒካሁ እኔ ላይ ይኖር ችግር የለም ያለችው እንጂ ሌላ ነብዩ አለይሂ ሰላቱ ወሰላም ከፈታት በኋላ ጣል አድርጓታል ማለት ነው። ነቢዩሃ ወአቡሃ ወኢማሙሃ ወቃኢዱሃ መሪዋ ነች ነቢዩ ዓለይሂ ሰላቱ ያ ነገር ነቢዩ ዓለይሂ ሰላቱ ወሰላም እንደዚህ እያደረጉ ያሰቃያሉ ማለትም አለ ወአዘመ ረሱሉላህ ሰለላሁ ዐለይሂ ወሰለም አላኺራቱ ሷላሐቱ ታረቀቻቸው አላየም ሲፋሃ ማስተካከያ ያደረጉበት አላየም ሲፋሃ አላየም ሲፋሃ ነቢዩ ምን ሊያደርጉ አላየም ሲፋሃ ምንድን አላየም ሲካ ምንድን ነው አላየም ሲካ ምንድን ያልኩት እንዲህ ይዟት በስራቸው እንድትሰው ወተትሩከ የውመሃ ቀኗን እንድትሰው ለአይሳ ለአይሳ ፈቀድ ለዳሊክ ምንሃ ነቢዩ ዓለይሂ ሰላቱ ወሰላም ተቀበሏት ወአብቃሃ አላ ዛሊክ በዚሁ ላይ እንድትኖር አደረጉ በዚሁ ላይ እንድትኖር አደረጉ እንዱር ተመልከት ተፍሲር ኢብኑ ከሲር ሁለተኛው ጥራት ላይ አራት መቶ ስድስተኛው ገጽ ላይ አንብቡ ላይብረሪያችን አለች ኢዛ ካነት ልመርአ ሴት ልጅ ከሆነች ሙብጊጦተን ከጠላች ቅድም እሱ ነበር እሷን ያልፈለገው እሷ አልፈልጋ ነበር አሁን ደግሞ ተቃለ ኢዛ ካነት ልመርአ ሴት ልጅ ከሆነች ሙብጊጣ ጠልታ ከሆነ ልጅ ደግሞ ባልም ጠልታው ከሆነ ወላ ቱሪዱ ካልፈለገች አልበቃ መኖር ካልፈለገች ማአሁ ከባሏ ጋር መኖር ካልፈለገች ተማዛ ተፋል ምን ታዲያ እሱ ደግሞ ይፈልጋል እሱ አትፈልግም ምን ነገር ተፈጥሮ መካከላቸው ከፍተኛ መፍትሄ የማይሰጠው ችግር ተፈጥሮ መካከላቸው ከፍተኛ ሸሪዓ መፍትሄ የማይሰጠው ኢዛ ካደት ልመርአ ሴት ልጅ ከሆነች ሙብሂበተን ምን ማለት ነው? ሙብሂባ ከጠላች ማለት ነው። ይዘውጂ ባልን ከጠላች ወላ ቱሪድ የማትፈልገው ከሆነ አልበጣአ ማአሁ ከእሱ ጋር መኖርን የማትፈልግ ከሆነ ፈማዛ ተፈዓል ምን ታድርግ? የቁል ላሁ ተዓላ አላህ እንዲህ ይላል ፈኢን ኺፍቱም ተፈራጅ አላ ዩቂማ ባልና ሚስት ቀጥ አድርጎ ማቆማቸው ወደዛ የአላህን መብት አይጠብቁም ከተባለ እርስ በርስ ይባላሉ፣ ሁለቱም መሐረማት ይሰራሉ። እሷ እሱን ትዘልመዋለች፣ እሱም እሷን ይዘልማታል። ይበላል ማለት ነው። ሌላ ተክሪሙ እሷም አታከብረውም፣ እሱም አያከብራትም እየተባለ እንደዚህ ከሆነ የግድ መፍትሄ መሰጠት አለበት። አይነ ኸሽም ከፈራችሁ ከፈራችሁ ቤተሰቦች ከፈራችሁ ቃዲዎች ከፈራችሁ ዑለማዎች ከፈራችሁ እናንተ የእሱ ኃላፊዎች የእሱም ኃላፊዎች አላ ቀጥ አድርገው አያቆሙም ካላቸው ሁዱደላህ የአላህን መስመር አያሟሉም፣ አላህን ግዳጅ አያሟሉም ካላቸው ባልና ሚስት ፈላ ችግር የለም። አለይህማ በሁለቱም ላይ ችግር የለባቸው ሲመስተደት ቤት ሲባ ከፍላ ብትወጣ ችግር የለም። አሳ ማለት ነው። አሳ ሙጭጭ የሚል ወንድ ይኖራል። አልፈታም የፈለገ ነገር ይሁን እንጂ በቃ የፈለገ ነገር ይምጣ እንጂ አልፈታም ካለ ምን ይደረጋል? ሁሉ ሁሉ ይደረጋል። ይሄ በሸሪዓችን ውስጥ ያለ ሁሉ በቁርአን ውስጥ ያለ ማለት ነው። በቃ አንተ ላይ እዳ አለኝ መህር ለምሳሌ አንተ ላይ ወደ ውድሮ ይችላል። ይሄ ይሄ ነገር እዳ ነበር ታዲያ ሁሉንም አፎት ብዬልሃለሁ። በቃ ካደረ ይቻላል። ችግር ይሄን ብላ መላቀቅ ይቻላል። ይሄ ማለት ሁለት ፈታ መላቀቅ እንችላለን። ፈቃደኛ እንዲህ ካለ ቃል ይፈታታል። ችግር የለም። ምን ከሆነ መፍትሄ ጉዳይ ጉዳይ በሸሪዓ ምን ችግር አለበት? ይሄ ይሄ ይሄ ይሄ ይሄ ነገር ከሸሪዓ ተመዝኖ ያን ቅድመት የሚያበቃ ከሆነ ይፈታል፣ አለበለዚያ አይገባም። የቁሉ ፈኢን ኺፍቱም ከፈራችሁ አላ ዩቂማ ቀጥ አድርጎ አይከተሉም ብላችሁ ሁዱድ አላህ ለአላህን ግዳጅ አያሟሉም ካላችሁ ባልና ሚስት ፈላ ጁናሐ ችግር የለም አለይሂማ በሁለቱም ላይ ሲመስተደት ቢህ ምንድነው ሲመስተደት ካሳ ከፍላ ብትወጣ አንተ ላይ ያለኝን ግዴታ ሁሉ አፈውት ብያለሁኝ ብላ ልትወጣ ትችላለች። እሱም ቢቀበል ችግር የለም፣ እሷም ብትሰጥ ሁለቱም ችግር የለባቸው። ቃል الحافظ ابن كثير رحمه الله في تفسير እንትና ሲፈስር እንዲህ ይላል ወአማ ኢዛ ተሻቀቀ ዘውጃን ባልና ሚስት ከተሸጋገሩና ምንም መስማማት ካልተፈጠረ ከተባሉ ማለት ነው። ተሻቁቅ ማለት እርስ በርስ መባላት መነታረክ ማለት ነው። የትርክ ውስጥ ከገቡ ኢዛ ተሻቀቀ ዘውጃን ባልና ሚስት ከተጠላሉና ከተነታረኩ ፈለም ቱቂም መርአ ሴት ልጅ ቀጥ አድርጋ ካላቆመች በሰቆቅ ረጅል የእሱን መብት ካልጠበቀች ወአብገዘተሁ ከጠላችው ወለም ተቅድር ወለም ተቅድር ካልቻለች አላሙ አሸረቲ ከሱ ጋር መተዳደር ካልቻለች ፈላሃ ለሷ ይበቃላታል አንተ ሰዲየ ምንሁ ሂዳ ልትከፍል ቢማ አዕጣሃ የሰጣትን ስጦታ ሰጥተው ልትወጣ ትችላለች። የመልስ ሰጥቷታል። ይፈቀድላታል። አንተ ሰዲየ ምንሁ እሱ ካሳ ከፍላ ቢማ የሰጣትን ስጦታ ሁሉ መልሳለት ልትወስድ ትችላለች። ወላ ሐረጃ አለይሃ ችግር የለም በዚህ ሲበዝልሃ በመስጠቷ ተጠያቂ አትሆንም። ለሁ ለሱ በመስጠቷ ያላት ወላ ሐረጃ አለይህ በሱም ላይ ወንጀል የለበትም። ሲቀቡል ዛሊከ ሚንሃ ከሷ በመቀበሉ ችግር የለበትም። ይንታሃ በዚህ ይጠናቀቃል። ኢብኑ ከሲር ሁል ወሃዳ ይህ ህግ ሁል ኹልዕ በመባል ይታወቃል። ኹልዕ ቡሉቅ ላይ ተጠሩታላችሁ። ኪታቡል ኹልዕ ወይንም ባቡል ኹልዕ ብሎ ይሉታል። ሐዲስ ላይ ባቡል ኹልዕ እንዴት መህካም ወከልብሎ ኹልዕ ይለዋል። ኹልዕ ማለት ምንድን ነው? ኹልዕ ማለት አስለልቀው ማውለቅ ማለት ነው። አውልቆ መጣል ኹልዓል ሰው ልብስን ማውለቅ ማለት ነው። ማውለቅ ማለት ትዳሯን አውልቃ ጣለች ማለት ነው። ትችላለች ያላትን ዕዳ እኔ አፈውት ብዬላለሁ ስታይ ብቻ ትችላለች ማለት ግን ያላትን አደራ ትችላለሁ በማለቷ መፍታት እሱ ግዴታ አለበት ወይ? አዎ የለበትም። አሁንም ስምምነቱ የግድ ተፈላጊ ገንዘብ ሰጥታለች አፈው ትብላለች ነው ይግበታል ማለት አይደለም። ኢዛ ቀለበት ሚንሁ ኢዛ ቀለበት ሚንሁ ከባሏ ከፈለገች አልፊራቅ መለያየትን ከፈለገች ሴት ልጅ ምን ገይር ዑድሪን ያለምንም ምክንያት ሸርዓዊ ያልሆነ ምክንያት ፈማዛ አለይሃ ምን አልወዒድ ምን ዛቻ ይጠብቃታል ካለ ኢዛ ቀለበት ሚንሁ ኢዛ ቀለበት ሚንሁ ከሱ ከፈለገች አልፊራቅ መለያየት ምን ገይር ዑድሪን ያለምንም ምክንያት ሸርዒ የሆነ ምክንያት ፈማዛ አለይሃ በሷ ላይ ምን ግዳጅ ምን አለባት ምን ልወዒድ ያለባትን ዛቻ እንመልከት ምን አይነት ዛቻ ነው ያለባት عن ثوبان رضي الله عنه عن النبي صلى الله عليه وسلم قال النبي عليه الصلاة والسلام እንዲህ ይላሉ عن ثوبان رضي الله عنه عن النبي صلى الله عليه وسلم قال እንዲህ ይላሉ አዩመ ምርአትን ማንኛውም ሴት ፈአነት ዘውጅሃ ባሏን ከጠየቀችው ጠላቀሃ ፍታይ ብላ ከጠየቀችው ምን ገይሪ ማ በእሲ ያለምንም ችግር ያለምንም ችግር እሷ ላይ የሚያመጣ ተጽዕኖ ሳይኖር ማለት ነው ሸርዕይ የሆነ ተጽዕኖ ሳይኖራት ፍታይ ተሰዳድሮ ሊሆን ይችላል። የሆነ ነገር አለመግባባት ተፈጥሮ ሊሆን ይችላል። በጣም ብዙ ነገር ይፈጠራል። በትዳር አለመ አለመግባባት ይፈጠራል። ብዙ ነገር ይፈጠራል። ያንንም ለመቻል ነው ትዳር ሰዎች መሰረት እንጂ ደስታን ብቻ ለማግኘት አይደለም። ውስጥ ላይ ሰብራል ሰብርም ያስፈልጋል። አዩመ ምርአት ማንኛውም ሴት ሰአለት ከጠየቀች ዘውጅሃ ባሏን ጠላቀሃ ፍች ምን ገይር ማበእሲ ምንም ችግር ሳይፈጠር ሽቃቅ ሳይፈጠር ንትርክና ብጥብጥ ሳይመጣ ሐራሙን አለይሃ በሷ ላይ እርም ነው። ራኢሐቱል ጀና የጀነት ሽታ እርም ነው በሷ ላይ ብለዋል ነብዩ አለይሂ ሰላቱ ወሰላም። አደገኛ ነው። ጀና ረዋሁ አቡ ዳውድ አቡ ዳውድ ዘግበውታል። ወተርሚዚ ተርሚዚም ዘግበውታል። ወሐሰነሁ ኢብኑ ሒባን ፊ ሶሒህ ሒባን ሐዲሱ በጣም ጠንካራ ሐዲስ ነው ይላል። ወዛሊከ ለምን መሰላችሁ? ይህ የሆነበት የጀነት ሽታ እርም የሆነባት ጠላቅን በመፈለጓ ፊትን በመፈለጓ ለአነ አብገደል ሐላል ከሐላል ሁሉ ጌታን የሚያስቆጣ ነገር ኢለላህ አላህን የሚያስቆጣው ሐላል ቢኖር አጦላቁ ፊትን አላህን የሚያስቆጣ ሐላል ነገር ቢኖር ፍች ነው። ዘግናኝ ነገር ነው በጣም ወኢነማ ዩሳሩ ኢለይ ወደ ፍች የሚከደው እንደል ሀጃ አንገብጋቢ ጉዳይ ሲፈጠር ብቻ የግድ ሌላ አማራጭ ሲጠፋ ሌላ አማራጭ ሲጠፋ ብቻ ወኢነማ ዩሳሩ ኢለይህ ወደሱ የሚከደው ወደ ፍች የሚከደው እንደል ሀጃ አንገብጋቢ የሆነ ጉዳይ ሲፈጠር ብቻ አማ ቢዱን ይሆን ያለምንም ችግርማ ፈኢነሁ መክሩህ ይጠላል በጣም ይጠላል፣ አላህንም ያስቆጣል። ሊማ የተረተቡ አለይ በፊት የሚፈጠር ነገር አለ። ምን አድራት ብዙ ጉዳት አለ። እሷም ላይ ብዙ ነገር ስሜት ስሜታዊ ጉዳት ያመጣል። ፍጹም ላይ ስሜታዊ ጉዳት ይፈጥራል። ወልደውም ከሆነ ደግሞ ልጆች አልጋ ላይ ይወድቃሉ። ቤት ማፍረስ ሊማ የተረተቡ አለይህ በፍች ምክንያት የሚፈጠር ነገር ስላለ ፈኢነሁ ፍች መክሩሁን ይጠላል። ሊማ የተረተቡ አለይህ ፍች የሚፈጠር ስላለ ምን አድራት ብዙ ጉዳት ስላለ አለቲ ላተፋ የማይደበቅ የሆነ ችግር አለ። ወልሐጀቱ ለቲ ጉዳዮች ተልጂኡል መርአ ሁልጂኡል መርአ ሴት ልጅ ሊያስገድዱ የሚችሉ ጉዳዮች ኢላ ጠለብ ጦላት ፍችን ለመፈለግ የሚያነሳሱ ጉዳዮች ወልሐጀቱ ጉዳይ አለቲ ይቺ ጉዳይ ሁልጂኡል መርአ ሴት ልጅ የምታነሳሳ የሆነች ኢላ ጠለብ ጦላት ፍችን ወደ መፈለግ የምታነሳሳ ሀጃ አለቲ ሁልጂ ሁልጂ ምንድን ነው የምታነሳሳ ኢላ ቀለብ ሶላት ፍችን ለመፈለግ የምታነሳሳ ምንድነው? አየምተኛ እምቢ ማለት ነው። ይሄ ነው በቃ ሀጃ ማለት እንጂ ሌላ አይደለም። መስተዳደር፣ መነሳረፍ ምን አለ? ይሄን ካመጣ ለፊት መፈለግ ትችላለች፣ መብቷ ተጠብቃል። ከታኝ ብላ መነሳት ትችላለች። ወልሐጀቱ ጉዳይ አለቲ እነዚህ ጉዳይ ሀጃ ብለናል አይደል? ያለ ሀጃ ፍች መፈለግ ምንድን ብለናል? ራኢሐተል ጀነት እሱን ዝም ብሎ ተለጥቶ መጥፋቱ እሷ ላይ ብቻ አይደለም ረኢሐተል ጀና ነው ይሆን እንትን እርም ይሆን ይችላል። እሱም አደጋ ነው። እንደ ብሎ ለፍቺ ደበረሽ የሆነ ነገር ሌላዩ የሚበልጣዩ ምናምን ነገር ብሎ በፊት መጫወት የለበት መሳል አለበት። አሰብር ባዕድ ማ እዩ አለ ሰላቱ ወሰላም አንድ አለቃ ሁላችሁ ነገር አለ ብለዋል። መጀመሪያ ሴት ልጅ እያል ያ ረሱላህ ሰሊት ላገባ ፈልጋለሁ አይተሃታል አሉ። ባለና በትክክል አይተሃታል ባለና አይተሃታል አሁንም ሂድና አታል ለምን ለአን እንደመጣ ይተዋል ከጋብቻ በኋላ ጸጉር መግባት የለበትም ወይም ደግሞ የሆነ ነገር አይቶ ፈትሻለሁ ማለት የለበትም በሰው ህይወት ላይ መጫወት ይሄ ቁማር ጨዋታ ነው ወይም እንደዛ ያ ነገር እንዳይመጣ ተብሎ ሸሪዓው የፈቀደልን ነገር አለ ምጣድ ትልቅ ትሁን ማየት አይቻልም ይቻላል እኮ በሸሪዓችን ምን ችግር አለ መሰላችሁ? ኒቃብ የማይለበሰው ብዛት ልጆች የማይለብሱት ትዳር ከያዝኩ በኋላ ለብሰዋለሁ። ምክንያቱም አሁን መታየት አለብኝ የሚል አባባል አለ። ላ ችግር የለም ወላ አላህ አመጣዋል። አላህ ያመጣዋል ከኒቃብ። አንድ ሁለተኛ ኒቃቡን ከለበሰች በኋላ አንድ ሴት ማወቅ አለባት፣ አንድ መረዳት አለባት ነገር ምን ባል ማየት ይፈቀድላታል ይፈቀድለታል፣ እሷን መታየት ይፈቀድላታል። ግን ከተያዩ በኋላ አለመስማማት ከተፈጠረ በሚመጣው የሞራል ጉዳት መድረስ የለበትም። ለምን ይሄ አንተኩን ሸርዕያ ሸርዕይ መሆን አለባት። አዎ አይቶኝ ካልተስማማው አልስማማው። ያ ማለት አታምርም ማለት አይደለም። አንድ ሰው አያምርም ማለት አይደለም። አይሆንም ማለት አይደለም። የሰው ልጅ የመልክዓ ሚዛኑ ስለሚለያይ ስለማታምር ሳይሆን የሚስተዋት በሱ ሚዛን ስላልሞላች የሰዎች አስተያየት ስለሚለያይ በቃ እሱ ከተኝ እኔ አላምርም ማለት ነው የሚል ሞራል መሰማት የለበትም። ማንኛውም ይቃል ማለት ነው መታየት ሸሪአው ፈቅዶላታል ስታይ እሱ ማየት ይፈቀድለታል። ማየት የሚፈቀድለትን ደግሞ እጇንና ፊቷን ብቻ ነው። ካየ በኋላ መተው ይችላል ካልተስማማው። እሷም በዚህ ጉዳት ላይ መውደቅ የለባትም። አለይኩም ቢሃዛ ለምን ብዙ ንቃብ ይሳለ መካከላቸው እና ይህንን ትኩረት ስጡት። ምንም አይደለም። ታይቶ መተው ሰውዬው የሰውየው የመልክ አስተያየቱ ይለያያል። የሰው ልጆች አመለካከት ይለያያል። በዛ ነው መውሰድ አለበት። ሌላ ነገር እኔ አልጠቅምም ማለት ነው እኔ ስም የለኝም ማለት ነው፣ እኔ እንደዚህ ማለት ነው የሚለው ነገር ውስጥ መግባት የለብንም። ሸሪዓችን ስለሆነ የግድ መነገር ስላለበት መግባት ሰማ ነው። ወልሐጀቱ ጉዳይ አለቲ ጉዳዮች ያለ ጉዳይ ዝም ብሎ ሴት ልጅ መስታትም ክልክል ነው። ፍታኝም ብላ መጠየቅ ጅነትን እርም ያደርግባታል ብሏል። ከዛ ምንድን ነው አለቲ ቱጁ መርአ ሴት ልጅ ፍቃድ የሚሰጣትና የሚያነሳሳት ላቆለ ብትቆላት እችን ለመፈለግ አየምተኒአ እንቢ ካለ ነው ምንርቅያ መቆምን ሐቋን አላሟላ ካለ ጥላቅ ፍታኝ ማለት ትችላለች። ተመሳሳይ ማለት ይችላል ይቻላል መጠየቅ ትችላል አየምተን አሚን አልቂያም ነቁ በሐቂያ ሐቋን አላሟላ ካለ አለይ በሱ ላይ ያለበት አላ ወጅህን በጉዳት አላ ወጅህን በአቅጣጫ አልፈቅሳል ከተበረሩ ብልበቃኢ መአሁ እሱ ጋር መቆየቷ ጉዳት የሚያደርስባት ከሆነ ሐቋንም አላሟላ መኖር ትፈልጋለች እየኖረች ነው ግን ሀቅን ሳያሟላ መኖር የምትችል ከሆነ ልትኖር ትችላለች። የግድ ጫና ይኖርባት ማለት አይደለም። ግን አላወጂህን በአቅጣጫ ከተበረሩ ጉዳት የሚደርስባት ከሆነ ቢልበቃኢ መአሁ እሱ ጋር መኖር ጉዳት የሚያደርስባት ከሆነ ሐቋን ሳያሟላላት ቀርቶ የዛን ጊዜ ፍች መጠየቅ ትችላለች። የዛን ጊዜ ሀጃ አለቲ ቱንዚ መርአ ሴት ልጅ ሊደግፋት የሚችል ሊያነሳሳት የሚችል ብላ ጠለብ ፍችን ለመፈለግ የሚፈቀድላት ነገር ቢኖር አየምተኒአ ባል እምቢ ካለ ሲና እምቢ ካለ መቆምን ቀጥ ብዬ አልቆምም ማለት አለይህ ቢሐቅ መብቷን አላሟላም ማለት አለይህ በሱ ላይ ያለው ቀለብን ልብስን ቤትን ምንን የመሳሰለ ነገር አላሟላም ማለት እምቢ አየምተኒአ እምቢ አላወጅህም በጉዳይ አላወጅህም በአቅጣጫ ነው ደግሞ አሁንም ራሱ እምቢ አለ መፈለግ ትችላለች ጦላቁ አሁንም ራሱ አልገባም ጦላቁ ሌላ እሱ እንዲህ በማለቱ ምን ይደርስባታል አላወጅህም ከተበረሩ ፊልበቃኢ ማ ከሱ ጋር መኖሪ ጉዳት ይደርስብኛል ሀቄን አላሟላ በአሟላም መኖር ነበር ግን የእሱ በእኔ ላይ ያለውን ሀቅ አለማሟላቱ ጉዳት ያመጣብኛል ካለ ያ ነው ይህ ሁሉ ሸሪዓ እንደዚህ ጥረት የሚያደርገው ትዳርን ቀጥ አድርጎ ለማስቀመጥ ማንም እንደፈለገ ልቅማ እንዳይጫወት ገባ ወጣ አይደለም ትዳር ማለት ልጅ በጣም ይከብዳል ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትኩረት የሰጡት አላህም ትኩረት የሰጠው ነው። እዚህ ገብቶ መውጣት አይደለም። አየምተን የአሚን ልቅያም ቢሐቅ ሐቋን አላሟላም ካለ አለ አለወጅህም በአቅጣጫ ከተገረሩ ጉዳት የሚደርስባት ከሆነ ብልበጣ ማሆ ከሱ ጋር ነው ቃለ ተዓላ እንዲህ ይላል አላህ ፈኢምሳኩም ቢልማዕሩፍ ወይ በትክክል ያዙ አው ተስሪሑን ቢእሕሳን ወይ በመልካም ማስተናገድ ይህ ነው በቃ ያለው ፈኢንሳኩም ቢማዕሩፊን በሚችሉት ቀጥ አድርጎ መያዝ። ኢንሳክ ማለት ትዳሩን ጭቅ አድርጎ መያዝ ቢልማዕሩፍ ስታወቀው በሚችለው ማለት ነው። ሸሪዓ በሚፈቅደው በሚችለው አው ተስሪሑን ቢኢሕሳን ወይ ደግሞ በመልካም ማሰናበት ተስሪሕ መለቀቅ ማለት ነው። በኢሕሳን በመልካም ሰምሮ ሳያስከፋት፣ ሳያስቀይማት፣ ሳይረባበሹ ሸሪዓ ክስ ሳይካሰሱ ሽማግሌ ቀጥቶ መካከላቸው ሳያከራምስ ብዙ ነገር ክፍተት አየር መካከላቸው ሳይገባ መለያየት ወይ ደግሞ ራሳቸው መስማማት ፈኢንሳኩም ቢማዕሩፊን በመልካም መያዝ አው ተስሪሑን ቢህሳን ወይ በመልካም ማስተላለፍ ይህ ነው ሸሪዓችን የሚፈቅደው እንጂ ሴቶችን እንቅ አድርጋችሁ በኒካህ እንደባሪ ያደርጋችሁ ብዙ የሚል ወቃለ ተዓላ አላህ እንዲህ ይላል ሊለዚነ ለነዛ ዩእሚነ የሚምሉ ምን ኒሳኢም በሚስቶቻቸው ላይ የሚምሉ ይላል አላህ ሱረቱል በቀራ ሊለዚነ ለነዛ ዩዕሉነ የሚምሉ ማለት ነው። አየሕሊፉነ የሚምሉ ዩዕሉነ የሚምሉ ሊኒሳኢን በሚስቶቻቸው ላይ የሚምሉ ተረቡሱ መቆየት ይችላሉ። አርባዓተ አሽሁሪን አራት ወር መቆየት ይችላሉ። የማን ሰዎች ወላሂ ካንቺ ጋር ግንኙነት አላደርግም ካሁን በኋላ ነው። ይሄ ማዕቀብ ነው። በስተ ነው ላይ ማዕቀብ ነው። የሌላ ሁለተኛ ሚስት ሊኖረው ይችላል። በዚህኛው ላይ ግን ማዕቀብ ይችላል። አራት ወር ይጠበቃል። ከዛም በኋላ ኢመል ወፋ ይጠበቅበታል። አራት ትርጉም ይጠበቃል። ሲገቡ ነብዩ አንድ ወር አድርገዋል በሚስቶቻቸው ሁሉ ወላሂ ከእናንተ ጋር አላለ አሲ የት ወደ ተራራ ወደ ዋሻ ለዒባዳ ማለት በሀያ ዘጠኝ ቀናቸው መጡ። ለምን ሲሏቸው አሻህሩ ፊሰዓቱ ወዒሽሩነ የውመን አንድ ወር እኮ ሀያ ዘጠኝ ቀን ይሆናል አሉ። በማሉ በወራቸው ተመለሱ። እንትን ብለዋቸው ነቢዩና ዓለይሂ ሰላቱ ወሰላም በጣም አደረባቸው የኪስራ ንጉስ ሚስቶች እንደዚህ፣ የቀይሶር ሚስቶች እንደዚህ። አንተ የኛ መሪ ከሆነ ለምንድን ነው ቤታችን ለምን ጥሩ የተሟላ ህይወት አንኖርም? እነዛ ፈለጋችሁ ለለዚነ ለነዛ ዩዕሉነ የሚምሉ ምን ኒሳኢህም በሚስቶቻቸው ላይ የሚምሉ ወንዶች አንቺ ጋር ግንኙነት አላደርግም ብሎ ምን ያክል መቀመጥ ይችላሉ? ተረቦቱ መጠበቅ መቆየት ይችላሉ። አርባዕተ አሽሁር አራት ወር ፈኢንፋኡ ካሟሉ ሹሩፍ ፈኢነሁ ካሟሉ ፈኢንፋኡ ማለት ምን ማለት ነው? ተመልሰው ግንኙነት ከጀመሩና ትዳራቸው የሚቀጥሉ ከሆነ ጥሩ ፈኢነላህ አላህ ገፉሩን መሐሪ ነው፣ ረሒሙን አዛኝ ነው፣ የባለፈውን ይቅር ይላል። ወኢን አዘሙ ጦላቀ ፍችን ከወሰኑ ፈኢነላህ ሰሚዑን አሊም አላህ ሰሚ ነው፣ አዋቂ ነው፣ ይቀበላቸዋል። ይስ ወይ ማሟላት አለባቸው ወይ ምን ማድረግ አለባቸው ወይ መስራት አለባቸው የግድ በየግድ እንደዛ ማለት ነው። ሁለት ነገር ነው አራት ወር ከተጠበቀ በኋላ ምን ማድረግ አለበት? ማሟላት አለበት። አለበለዚያ ቃዲ ጋር ትሄድና ቃዲ ይፈታታል። ይፈታታል። ከአራት ወር በኋላ በፊልም ላይ ጨዋታ ተጫወት የሚል ሸሪዓ የለም። አራት ወር የሆነበት ምክንያት ዑመር ብን ኸጣብ አንድ ቀን በመዲና መካከል እየተንቀሳቀሱ እያለ የሆነ ነገር ሰማ። ዑመር ብን ኸጣብ ካን የተጀወሉ ፊ መዲና መዲና መካከል እየተንቀሳቀሱ ለሊት ሁሉ ጊዜ ይንቀሳቀሱ እየተንቀሳቀሱ እያለ አንድ ሲል ሰማ። ምን ግጥም ትገጥማለች? ለውላ ኸሽየቱላሂ የኩኑ ራኪበን راكبا لحلك حج السرير جوانبه وتولى الليل واسود جانبه وأردتني أن حبيب ألاعبه إلا لسنا الجنة ሌሊቱም ጠቆረ፣ ሌሊቱም ረዘመ። አላህን ባልፈራ ኖሮ እዛ አልጋ ላይ የሚመጣ ተተኪ ሰው አላጣም ነበር፣ አመጣ ነበር። ግን አላህ ተጠባባቂ አለ፣ እሱ ይጠባበቀኛል ብዬ ትቼዋለሁ ብያ ላይ ትገጥማለች። ስለዚህ ይህን ግጥም ሲሰሙ ምናምን መጡ ዑመር ብን ኸጣብ የሐሳለ ፈተመሰሲሩ መርአ አላ ፈጥሂ ዘውጅሃ ከባሏ ስትለይ ምን ያክል ሶብር ታደርጋለች የሚል አለ። ሲተፋሰሩ አርባ ስድስት አራት ወር አራት አራት ወር ሶብር ታደርጋለች። ሰደቅ አላህ አላህን እውነት የሴቶችን ባህሪ አንብቦታል። ለምን ለአንሁ ኸለቀሁ ፈጥሯቸዋል። እሷም የተናገረችው ምን ቁርአኑ ላይ አንብቦታል። ግን ከማናገኘው ኢንፎርሜሽኑ ከሐፍሳ አገኘው ወላሂ ላኡአኺሩ ጅይሸል ሙስሊሚን ባዕደ አርባዕተ አሽሁር ከአራት ወር በኋላ አንድን ወታደር ሙጃሂድን ጦር ግንባር ላይ አላቆም ምን የሚፈልገው ወደ ሱዳን እና ለለዲነ ሉነ ለሚምሉ ሚንሳ እንደሚስተሳሰ ላይ ተረብቶ አርባዕተ አሽሁር አራት ወር መቆየት ይችላሉ። ፈይንፋኡ ካሟሉ ፈይነላህ ገፉሩ ረሂም አላህ መሐሪ ነው። ወይና ዘሙ ጦላቀ ከፈለጉና ከቆረጡ ደግሞ ፈይነላህ ሰሚዑን አላህ ሰሚ ነው። መፍታት አለባቸው ወይ መፍታት ወይ ወደ ትዳራቸው መመለስ እንጂ አንድ ሲል በአየር ላይ አንጠልጥሎ እንደ ላባ ማስቀመጥ አይቻልም። ለይሰት ዘውጃ ወለይሰት ሙጠለቃ ወይ ትዳር አላት አይባል ባሏ እሷ ጋር አይመጣም። ወይ ተፈታች ልጅ አይባል ሌላ እንዳይመጣ አልፈታትም። እንደዚህ አድርጎ በአየር ላይ መዓለቅ ማድረግ እጅግ በጣም እርም ነው። እጅግ በጣም ሰላም አለይኩም